السلام عليكم ورحمة الله وبركاته ملك السطي ከተሰማችሁ طيب الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه اللهم علمنا ما جهلنا وانفعنا بما علمتنا وزدنا علما يا رب العالمين اخوتي واخواتي في الله የዛሬው ደርሳችን كبلوغ المرام من ادله الاحكام حديث ቁጥር 68ኛው ሐዲስ ይመስለኛል ርዕሳችን كتاب الطهاره باب نواقض الوضوء وسنا ያለን متن የሚቀራ فليتفضل مشكورا السلام عليكم ورحمه الله وبركاته وعليكم السلام ورحمه الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين وبعد ربنا اغفر لنا ولشيخنا واجعله مباركا أينما كان واجعل مجلسنا هذا مباركا يا رب العالمين قال المصنف رحمه الله تعالى باب نواقب الوضوء <laughs> وعن عائشة رضي الله عنها أن رسول الله صلى الله عليه وسلم قال من أصابه قيء أو رعاف أو قلس أو مذي فلينصرف فليتوضأ ثم لي ثم ليبني على صلاته وهو في ذلك لا يتكلم أخرجه ابن ماجه وضعفه أحمد وغيره والسلام عليكم ورحمة الله وعليكم السلام ورحمة الله جزاك الله خيرا حديث عائشة رضي الله عنها وعن عائشة روي عن عائشة معناتنا أن رسول الله صلى الله عليه وسلم يا الله سبحانه وتعالى ملك تنيا قال على ويم አሉን እንለዋለን ለክብር من صابه قيء من اصابه ያገኘው ያጋጠመው የደረሰበት የተፈጠረበት ማለት ነው ቀይኡን አክታ ወይም ደግሞ ምንድነው አክታ ሳይሆን ትውኪያ ማለት ነው ትውኪያ ነገር ባፉ የወጣ የበላው ከሆዱ ያለው ወደ ላይ የወጣበት ወንድም ወይም ሴት ማለት ነው አውሩአፉን ወይም ሩአፍ ነስር እንለዋለን ባፍንጫ የሚፈስ ደም ነው ባፍንጫ የሚፈስ ደም ያጋጠመውና የደረሰበት ሰው አውቀለሱን። አው ቀለሱን ቀለስ ማለት ደግሞ አንዳንድ ጊዜ ትንታ ሆኖ እንደ ቶኪያ እንዳንለው ትንሽ ነገር ነው እንደማስተዋወቅ ነጥቆ የሚመጣለ ከሆዳችን ማለት ነው እሱ ቀለስ ይባላል አው መድዩን ወይም ያው በብልት የሚወጣ ነው ደግሞ ይሄ መዲ የሚባል ነገር ትንሽ ነጣ ያለ ቀጠን ያለ የመምለግለግ ወይም የመዝለግለግ ባህሪ እንደልጋግ ያለው እሱ የወጣበት ሰው ፈለንሰሪፍ ሶላት ውስጥ እያለ ይሄ ካጋጠመው ይውጣሉ ፈለንሰሪፍ بمعنى يخرج من الصلاه ማለት ነው ይሄድና ፈለተወضأ ውዱእ ያድርግ ከዛ ይመለስ ثم ليبني ከዛ ይቀጥል على صلاتي በሶላቱ ላይ ثم ليبني ማለት ይገንባ ይገንባ ማለት ይቀጥል በዛ በነበረው በጀመረው ሶላት ላይ ማለት ነው على صلاتي ማለት በነበረው ሶላቱ ላይ ይቀጥል ሁለት ረካ ሰግዶ ከሆነ የጠፋበት ሳል ይሄን ያጋጠመው ቀጥታ ሄዶ ሳያወራ ውዱ አድርጎ ተመልሶ መጥቶ በዛው ይቀጥል وهو ሰውየው እርሱ ማለት ነው في ذلك በዚህ ሁኔታ ላይ ውዱ ጠፍቶበት ወይም ደግሞ እነዚህ እነዚህ ነገሮች ተከስተውበት ከሶላቱ ወጥቶ ውዱ አድርጎ ሲመጣ ላይ ተከለም እንዳይነጋገር መነጋገር የለም ከተነጋገረስ ውዶ ብቻ ሳይሆን ሶላቱም ይበላሻል በነበረው ሶላቱ መቀጠል አይችልም ሳይነጋገር ቀጥሎ ሄዶ ውዶውን አስተካክሎ መጥቶ ይቀጥል ነው طيب اخرجه ابن ماجه ابن ماجه ዘግበውታል ነው የሚለን وضعفه احمد ኢማሙ አህመድ በአንድ በኩል ሐዲስ ዘጋቢ ናቸው በአንድ በኩል ሐዲስን አበጣሪ ናቸው ይህ ሐዲስ ትክክል ነው አይደለም ብሎ ከሚያበጥሩ ታዋቂ ዑለማዎች አንዱ ናቸው እናሳቸው አድክመውታል ዘገባውን የሚለው وغيره ማለት ሌሎቹም وغيره ሌሎችም ከኢማሙ አህመድ ውጭ ያሉትም አጣጥለውታል ነው የሚለን አንዳንዶቹ ሙርሰል ነው ሐዲሱ ሙርሰል ማለት ታቢዒዩ قال رسول الله قال حديث مرسل ነው የሚሆነው ሱሐባን አልፎ ማነው እሱ ነብዩን አላገኘም አልሰማም ነበረ አልፎ ካወራ ሙርሰል ነው የሚሆነው አላ ይሃል ሐዲሱ ضعيف ነው ብሎታ አሁን እዚህ ጋር ضعفና ድክመት ብቻ ሳይሆን ማዕናውም አስቸጋሪ ነው አንደኛ ውዶ ማያጠፉ ነገር ጭቅ ክላፍ ያለባቸው ነገሮች እንደሚያጠፉ የወሰደው ነገር አለ ነቀለ ቀለስና ነቀይ ወዶ ያጠፋሉ ያጠፉም ሩዓፍ የደም መፍሰስ ራሱ ያጠፋል ያጠፋ መዚ ትክክል ነው መዚ በኢጅማዕ ውዶ እንደሚያጠፋ አያጠራጥርም ሌሎች ግን خلاف አለባቸው ቀይም ሆነ አያጠፋም ያጠፋል خلاف አለበት ሩዓፍም ነስርም ያጠፋል ያጠፋም خلاف ያለበት ጉዳይ ነው ቀለስ ደግሞ ከቀይ በታች ነው እንደው ስለዚህ አንድ ይሄ ሁለተኛ ይሄን የሚቃረን ሌላ ሐዲስ አለ ምን የሚል ይሆን ሌላ ሐዲስ ይሄን የሚቃወም በሶላት ላይ ይገንባ ይቀጥል እያለ ነው አንደኛ ሼክ አብዱራህማን ሳዲ ان الدم والقيء ولا لا ينقض الوضوء ቱካና ደም ነገር ውዶን አያጠፋም በዛም አነሰም ምክንያቱም ይላሉ ውዶን ያጠፋል የሚል መረጃ የለንምና መሰረቱ አልበራአቱ አልአስያን ውዶ እንደማያጠፋ ነው የምናውቀው ያጠፋል የሚል እስካልመጣ ድረስ ልንቀበለው አንችልም በቂያስም ልንሄድ አንችልም በዚህ ጉዳይ ላይ ከዚህ አንፃር ነው ሌላው የሚቃረን ያልኳችሁ اذا فسى احدكم في الصلاه ያሉ ነብዩ ሰለላሁ ሌላ ሐዲስ ትርሚዚ የዘገቡት ሐዲስ ነው ነገራችሁ ኢፈሳ ፈሳበሽም አማርኛም አረበኛው ነው اذا فسى احدكم في الصلاه አንድ ሰው ሶላት ላይ ያለ ንፋስ ከወጣው ማለት ነው ፈለንሰሪፍ ይውጣ ይሄድ ወለተወضأ ውዱእ ያድርጋሉ ከዛ ምንድነው ያሉት ይገንባ አይደለም ወል ዩዒዲ ሶላተ ነው ሶላቱን እንደገና ይጀምር ነው ያሉት ሶላቱን እንደገና ይጀምር قال الترمذي هذا حديث حسن ይሄ ሐዲስ ጥሩ ነው ብለውታል ስለዚህ የቅድሙ ይገንባ እያለ ነው ይቀጥል በዛው እያለ ነው ይሄ ደግሞ ባይሆን ሳይነጋገር ወጥቶ ከመጣን ያለው ይሄ ደግሞ ሶላቱን ይመልስ እያለ ነው ዩዒድ ማለት ይመልስ ማለት ነው መገንባት የሚቻል ቢሆን ከፈለገ ይቀጥል ወይ ደግሞ እንደገና ይጀምር ነበር ወይ መባል ስለዚህ ሐዲሱም ضعيف ነው ማዕናውም ይቃረናል ነው እንደገና ውዶ ማያጠፉን ነገሮች ውዶ እንደሚያጠፉ አድርጎ ስላስቀመጠ ደግሞ ይሄም ራሱ ሐዲሱን አነጋጋሪ አድርጎታል ሻዝነት አለው ብለዋል جواز بناء على الصلاه في مثل هذه الحال እንደገና اما المعدودات في الحديث فان بطلان الوضوء فيها موضع نزاع قوي بين العلماء ከመድይ ውጭ ያለው አጨቃጫቂ ነው ውጋ ጠፋል አያጠፋም በሚል የመድዩ خارج من احد السبيلين ተብሏል خلاص በእጅማዕ ያለቀ ጉዳይ ነው ይሄኛው ቀይና ሰይድ ነሰይድ ግን ውዱእ ያጠፉ ነደም ውዱእ ያጠፉም የሚሉ በርካታ ዑለማዎች አሉ በተለይ ሙሐዲሶች طيب امام النووي من قالوا لم يثبت قط ان النبي صلى الله عليه وسلم اوجب الوضوء من ذلك በእነዚህ ጉዳይ ላይ ከመዝዩ ይችላልው ውዱእ አድርጉ ብለው ተናግረዋል የሚል ነገር የለንም ታዲያ ይሄ ነገር በሌለበት የዶይፍ ሐዲስ ይዘን ልንጓዝ አንችልምና ሐዲሱ እንደው ሐሰን ነው ቢባል ሙርሰል ነው والمرسل من አቅሳም الضعيف ሙርሰል ደግሞ ከضعيف ክፍል ነው የሚመደበው እንጂ ከሶሂህ አይመደብም ነው ሐነፊዮች ናቸው እንግዲህ ሐነፊዮች ያው ይከተላል ደም ያጠፋል ይላሉ እንደገና ሶላቱን በማከከ ከጠፋበት ሄዶ ተመልሶ መጥቶ ውዱ አድርጎ ይቀጥል ይላሉ ነሱ ወይቲማሃ ይላሉ ይቀጥል ይሙላት ይላሉ ፈሄ ለምተጡ ሶላቱ አልተበላሸችም እና ይላሉ ባይሆን ሳይነጋገር ከሄደ ነው ከተነጋገረስ እንደነሱም ቢሆን ይበላሻል ነው ሐነፊያዎችና ዘይድያዎች ማሊክ ኢማሙ ሻፊ በአንድ አባባላቸው ነው ይሄን ይቀጥል የሚለው በሶላት ይቀጥል የሚለው የሚወስዱት ማለት ነው ጅምሁሩ ዑለማ ግን ኢላ ቡጥላን الصلاه اذا حصل ناقض للوضوء ውዱእ ያጠፋል የሚባል ነገር ከተከሰተ ውዱእ አድርጎ አምቶ ይገንባ ይቀጥል ሳይሆን ሶላቱ ተበላሽቷል ያ የተጀመረው በዛ በተበላሸ ሶላት ላይ ደግሞ መቀጠል የለበትም ነው طيب ቀጥሉ وعن جابر بن وعن جابر بن سمورة رضي الله عنه أن رجلا سأل النبي صلى الله عليه وسلم أتوضأ من لحوم غنم قال إن شئت قال أتوضأ من لحوم إبل قال نعم أخرجه مسلم طيب جزاك الله خيرا ካለፈው እንትን ላይ እንትን ላይ ምናልባት ሌላ ቦታ ተሰሙት ደግሞ እንዳያደናገራችሁ ሐዲሱ አቢ ደርዳ የሚባል አለ ምን ይላል እሱ አነ ረሱላህ ሰለላሁ ዐለይሂ ወሰለም ቃአ ፈተወደአ ሚላል ነብያችን አለይሂ ሰላቱ ወሰለም አስተዋወካቸውና ውዱ አደረጉ ይላል እዚህ ጋር ምን አንዳንዶች የተረዱት ውዱአቸው ተበላሽቶ ውዱ አደረጉት ብለው ተረዱ ይሄን ሐዲስ አልባኒ ሰሂህ ነው ብለውታል ዘጋቢዎች ተከያሰው ናቸው ብለውታል ስለዚህ ቀይ ያጠፋል ያልንበት ምክንያት ይሄ ነው መረጃችን ይላሉ አን በዝባድ በዶይ ፋርስ ይሄዱት ማለት ነው ይሄ መረጃ ያመጣሉ ሰው ይሆነው ማለት ነው ሌሎች ይሄ ቀይ አያጠፋም ለሚለው ምን አሏቸው ነብዩን አለይሂ ሰላቱ ወሰለም መከተል አለብን አዎ ካስታወቀን ውዶና አድርግ ታሲም ቢ ሰለላሁ ዐለይሂ ወሰለም ነገር ግን ውዶ ያጠፋል በሚል አንሁክም አንሰጥም እሳቸውን ለመከተል እናደርጋለን ተአሲ ነውና አለዛ ውዶ ስለሚያጠፋ አይደለም አንዳንድ ጊዜ ውዶ ባያጠፋ ማንንም ነገር ውዶ ይቆይቷልና ሲውዶ እንደሰው እንላለን ውዶ አደረግን ማለት ውዶች ተበላሸ ማለት አይደለም እሳቸውም ውዶ የተበላሸ ብለው ሳይሆን ያው ለሸኩም ለምኑም ነገር ለማጥፊያ ነገር ተጠቀሙት ወይም ደግሞ አፍዶልያውን ተጠቀሙ ማለት ነው አፍዶልያውን ተጠቀሙ ማለት ነው ሼኹ الاسلام ተይሚያ ምን ይላሉ استحباب الوضوء من الحجامه والقيء ونحوهما መታገም ያው ደም ስለሚያፈስ ነው ሲያስታውክ ውዶ ማድረጉ ይወደዳል ይወደዳል ይመስላልም ነገር ግን ውዱ ያጠፋል አንልም ማለታቸው እሳቸው በመቀጠል አሁን የቀራሽው وعن جابر بن سموره رضي الله عنه ان رجلا سال النبي صلى الله عليه وسلم ነብዩ አንድ የሆነ ሰው ነብዩና አለይሂ ሰላቱ ወሰለም ጠየቃቸው ምን ብሎ አተወደኡ አተወደኡ من لحوم الابل የግመል ስጋ ይቅርታ አተወደኡ من لحوم الغنم የፍየል ወይም የበግ ስጋ በልቼ ውሎ ማድረግ ይጠበቅብኛል አላቸው قال አሉት ኢንሽእተ ከፈለክ አሉት ምን ማለት ነው ከፈለክ ጥሩ ነው ማለት ነው ግን ባታረግም ችግር የለውም ማለት ነው የሚያሳየው ኢንሽእተ ካሉ አይዋ ናም ላዚም ቢሉ ኑሮ ግን ግዴታ ይሆን ነበር ስለዚህ የፍየል ስጋ የግመል ስጋ ማን ነው የፍየል ስጋና የበግ ስጋ መብላት ውዱ አያጠፋም ነገር ግን ውዱአችን ባይጠፋም ውዱ ብናደርግ ይመረጣል قال اتوضؤ من لحوم الابل አላቸው የግመል ስጋስ በልቼ ሲላቸው ከፈለክ የግመ ስጋ በልቼ ውዱ አረጋለሁ ስላቸው አዎን ያው እዚህ ጋር ከፈለክ አይደለም እዚህ ጋር የሆነ ሰው ወሰወሰች قال نعم አዎ ውዱ ማረግ አለብህ አሉት የግመ ስጋ ውዱ እንደሚያጠፋ ነው እንረዳው የፍይና የበግ ግን ውዱ አያጠፋም ማለት ነው ለማጥፋቱ ከፈለክ ነው ያሉት እዚህኛው ላይ ግን نعم ነው መልሳያችሁት نعم ተባለው ላይ ውዱ ያጠፋል ማለት ነው ሐዲሱ ሙስሊም የዘገቡት ነው ሷሂህ ነው لحوم الغنم لاجل اكلها ማለት ነው አተወዶ من لحوم الغنم ማለት ራሱ ስጋውን ውዶ አርግበት ማለት እንዳይመስላችሁ ሊአጅሊ ነው ሚን እዚጋ ተዕሊልያ ነች ሊአጅሊ አክሊ لحوم الغنم እንደማለት ነው የፍየል ስጋ ስለበላሁኝ ውዶ ማድረግ አለብኝ ወይ ሲላቸው እንሽእተ እሺ የግብር ስጋ ስለበላሁኝ ሲላቸው ናም አሉት እዚህ ጋር አንደኛ የፍየልም ሆነ የከብትም ሆነ የበግም ሆነ ስጋ ነገር በልተን ውዶ ማድረግ እንደሚፈቀድ ግዴታ ሳይሆን እንደሚፈቀድ ለምን ስጋቸውን መብላት እነዚህ እንስሳዎች ውዱ ያጠፋምና ቀጥሎ ደግሞ የግመ ስጋ ውዱ እንደሚያጠፋና ውዱ ለማድረግ እንደሚያስገድል ሱራት ካሰብን ማለት ነው እዚህ ጋር የግመል ስጋ ነው የተባለው የግመል ወተት ብንጠጣስ የግመል ስጋ ያጠፋል ተብሏል ወተታቸውስ እዚህ ጋር ምን አሉ ኢማሙ አህመድ አንናቂዶ ይላሉ ውዶ የሚያጠፋው ነገር ሚን አጅዛኢል ኢብል ከግመል ስጋ ሆል ሀብሩ ፈቀጣ ሆል ሀብሩ ፈቀጥ ሀብር ማለት ቢልሃ ነው አልሀብጡ አልሀብሩ ፈቀጥ ማለት ቅጣቱን ሚን ስጋ ብቻ ነው አዝጋ አጥንት ከሌ ወተት ማምን አላሉም ለህምን የተባለው ለህም ማለት ራሱ አዝምና ያካትማታቸው የሚያጅቡ አልሀብሩ ፈቀጥ አሉ አልሀብሩ ፈቀጥ ማለት አልቂጣቱ ሚን اللحم فقط ስጋ የሌለ ማን ነው አጥንት የሌለ ስጋ ሀብር ማለት አሉ دون بقيه اجزائها فهم يرون ان القلب والكبد والكرش والسنان ونحو ذلك من اجزائها لا يتناوله الناس የሚያጅብ ነው ይሄን በደንብ ያዙ እንደ ኢማሙ አህመድ አካሃዲ አሁን ስጋው ብቻ ነው አሉ ስጋ ስንል ራሱ ነጨጓራ እነ ጉበት ምናምን አይካተቱም እያሉ ነው ስጋ ከሆነ ብቻ ነው የሚለውን ወስደዋል እ ፊልሙግኒ ደግሞ የንቁዱ አሉ የግመል አካል ከሆነ ያው ስጋ ከበሚለው ይካተታል የንቁዱ ለምን لانه من جمله الجزور የግመል አካል እስከሆነ ድረስ ጨጓራዋም ሆነ ጉበቷም ሆነ ልብ የሚባል ላይ ቀልብ ማለት ልብም ሆነ ያው ከግመሉ እስከወጣ ድረስ እሱም አብሮ ይካተታል እሱንም ከበላ ውዱ ያደርጋሉ ሀዳ ለምን ለህቻ ለምን አሉ ሲባል ወኢጥላቁ اللحم في الحيوان يربي جملته የፍየ ስጋ ማረን ይላል አይደል ስጋው ብቻ የሚያምረን እ የፍየ ስጋ በላው ካለ አንድ ሰው አጥንት አለ አጥንቱን ይጨምራል እኮ ስለዚህ አባባል ነው እንጂ የተፈለገው ሁሉም ነው ሁሉም የተፈለገው አሉ لان اكثر ما فيه وكذلك لما حرم الله تعالى لحم الخنزير አያችሁት የግመስ لحم الخنزير ከከለ ያሳማ ወይም የከከረው ስጋ حرام ነው ስንል ስጋው ብቻ አይደለም ሁሉም አካሉ ማለት ነው ሁሉም አካሉ ማለት ነው طيب الصحيح على شيخ سعد عبد الرحمن السعدي ان شيخ حسين شيخ ናቸው በጣም ታዋቂ ዓሊም ናቸው الصحيح ان جميع اجزاء الابل كالكرش والقلب داخل في حكمها ولفظها ومعناها ሁሉ ይካተታል አሉ አካሏ ሁሉ አካሏ ውስጥ ይሄ በቃል ይሄ በቃም ብሎ መለየት ምንም መረጃ የለንም ባይሆን ወተት የሚለው ነገር ወተት አሬራ ታቃላችሁ ወይ ሙጀራ ምንቱ ቅባት ቅቤ ማለት ነው እሱ ስጋ የሚለው ውስጥ ማስለም ስጋ ውስጥ ለማይካተት እዚህ ውስጥ አናስገባውም የግመል ወተት ስለጠጣ ውዱ አድርግ አንለው ለምን ለህም ነው ያተባለው ለህም የሚለው ስለማይካተት እዚህ ጋር የሚገርማችሁ በአገራችን አንድ ፍየል ታርዳ ይሄ ይበላል ይሄ ይበላል የሚባል ነገር አለ አይደል ከየት እንዲያመጡት ራሱ አናውቅም ባህል ሆኖ ግን እኛም ጠላ ነው ሲሉ ሰማናቸው ጠላ ነው ኪታብ ላይ ግን አንጀት ይበቃል ጉበት አይበቃም ምን እንዲህ ምን ነገር የለም ዝርዝር የለም እንደው በጥቅሉ ፍየል ትበቃለች ነው አሞት ሆነ ምን ሆነ ባህል ነው ያው ይሄ ይጣላል ይሄ ይጣላል ለዝማ ተብሎ አሁን በአገራችን ራስ ምላስ ብዙ ጊዜ አንጠቀምም እንደው ተፈጥፍጦ እንኳን ትንሽ የስጋ ምናልባት ልንጠቀም ይችላል በአንዳንድ ቦታ በእኛ ሀገር ባህል ሌሎች ሀገር ግን ዋና ምግብ የሚባለው ራስ ምላስ ነው እንዴ ያለን የሚቀቅሉት ከናንጎሉ አንጎሉ አይበቃም ምን ክታብ የለንም አሁን ስለዚህ አሁንም የግመል ስጋ ውዱ ያጠፋ ስንል ሁሉንም ያካትታል ነው ሌላው እዚህ የተሻረ ሐዲስ አለ ማሳውሳችሁ የተሻረ ሐዲስ አለ ይሄ ጥያቄ የመጣው ዝም ብሎ አይደለም መጀመሪያ ላይ ተወደኡ ሚማ መሰት النار የሚል ሐዲስ ነበረ እሳት የነካው ነገር ሻይም ሆነ ወተትም ሆነ እሳት ከነካው ማለት ነው ውዱ አድርጉ የሚል ነገር ነበር ስጋም ከተጠበሰ ያው እሳት ነካው ማለት ነው ተወደኡ ሚማ መሰት النار የሚል ሐዲሱ አይሻ ወአቢ ሁረይራ في الصحيح ያለ ሐዲስ ነው ትክክለኛ ሐዲስ ነው ማለት ነው ነበረ ኋላ ላይ ግን ተሽሯል ይሄ ሐዲስ اخر من رسول الله صلى الله عليه وسلم ترك الوضوء مما مست النار ምንድነው ማስረጃችን ማስረጃችን አንነ ነብይ ሰለላሁ ዐለይሂ ወሰለም አከለ ሚን ከቲፊ ሻቲን ወሰላ ወለም የተወضأ ሚል ሐዲስ አለ እሳት የነካው ነገር ከበላችሁ ውዱእ አድርጉ የሚለውን ትእዛዝ የሚያበላሸው የሚሽረው ማን ነው ነብያችን አለይሂ ሰላቱ ወሰለም የፍየል ታፋ በልተው ሳተ ተቀቅሎ ተጠብሶ ማለት ነው ከዛ በኋላ ውዱእ ሳያደርጉ ሰገዱ ማለት የፊት አላቸው ከበሉ በኋላ ውዱእ አላደረጉም ለማለት ነው ስለዚህ فيكون حديث الباب من نواسخ حديث الوضوء مما مست النار ብለው ለዚህ ነው ሄዱት እንደገና የሆኑ ሰዎች መተው መዲና ላይ በጣም አየሩ አለስማማቸው ብለው ወባ ይዟቸው ተቸግረው ወደ ገጠር ሄዱና ከግመሎቹ ከሽንታቸውም ከወተታቸውም ጠጡ መድኃኒት ነው ብለዋቸው ሄደው ጠጥተው ድነዋል እነዛ ሰዎች ባዘዙበት ሰዓት ወተት ከጠጣችሁ ውዱ አድርጉ አላሏቸው እንደሚጠጡ ይታወቀ ማለት ነው ውዱ ያበላሻል ብለው አላስተማሯቸውም ወቅት ለሐጃ ካላስተማሯቸው ወተቱ አያበላሽም ለማለት ነው እንደ ውዱን አያጠፋም ለማለት ነው እዚህ ጋር ሐነፊዮች በጣም ይገርማቸው فذهب الائمه الثلاثه ابو حنيفه ومالك والشافعي ውዱ አያጠፋም ብለው የሚሄዱት ውዱ አያጠፋም ያው ሶስት የሚገርማቸው ከአራቱ መዝሐብ ኢማሙ አህመድ ናቸው ውዱ አያጠፋል የሚሉት ሻፊያ ካለ እንገረኝ ሻፊዩም አሉበት እያለ ነው በሻፊ የሚያጠፋ መስሎኝ በዚህ እንኳን ኢማሙ ነወዊ መረጃችን ደካማ ሐዲስ ነው ይላሉ ይሄ ሐዲስ አሁን ሰይ ነው ውዱእ አድርገን የግመል ስጋ ከበላን በኋላ ኢማሙ ነወዊ እንደሚግን በضعيف ሐዲስ ተነስተን ነው طيب ስለዚህ በዋና ነገር የምንወስደው ውዱእ ያጠፋል የሚለው ነው ስጋቸው انا توضؤ من لحوم الابل قال نعم قال انا توضؤ من لحوم الغنم قال لا ሌላ ሐዲስ ደግሞ አለ ስለዚህ በጥቅሉ ውዱ ያጠፋል የሚለው ሶሂህ እሱ ነው ቀጥሎ አንድ ሰባኛው ሐዲስ ነው وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم من غسل ميتا فليغتسل ومن حمله فليتوضأ أخرجه أحمد والنسائي والترمذي وحسنه وقال أحمد لا لا يصح في هذا الباب شيء والترمذي والترمذي وي تي كارش ترمذي وي والترمذي ما لبلوال طيب وعن ابي هريره كابو هريره تزجب رضي الله عنه ስራቸውን አላህ ይወደድላቸውና انه قال ابو هريره አሉ ምን አሉ قال النبي صلى الله عليه وسلم يا الله መልእክተኛ ተናገሩ ምን ብለው من غسل ያጠበ መይተን ነው መይተን የሚላቸው ሐረካቸው መይተን በጽሁፍ እኮ አይለየኝም አጥብቆ ነው ወይስ አላልቶ ነው ስኩን ነው ስኩን ነው ወይስ ሸዳ ነው በሸዳ طيب መይተን ቢል ጥሩ ነው ማን غسለ ያጠበ ሰው መይተን የሞተ ማለት ነው ብቻ ታውት መይተንም ያስከዳል መይተን ማለት በህይወት እያለ ወደፊት የሚሞት ነው ብዙ ጊዜ የሚጠቀሙ ነብዩና አለይሂ ሰላቱ ወሰለም አላህ ምን ብሏቸዋል ኢነከ መይቱን ወኢነሁም መይቱን አንተ ሟች ነህ እነሱ ሟቾች ናቸው አልሞቱም ግን በዛን ሰዓት ገና ወደፊት ማለት ነው ለሞተ ሲሆን መይት ነው የሚባለው አወ መን ካነ መይተን ፈአህየይናሁ እንደሚለው እዛ ሩሁ የወጣ ማለት ነው አወ መን ካነ የሆነ መይተን ሩህ በዳ የሆነ ወይም ሩህ የሌለው ማለት ነው فاحييناه كذا ህይወት የሰጠነው ማለት ነው አላየሃል بالتثقيل والتخفيف ይላል መይን መይተን በህይወት ላለ ሰው ከሆነ መይት ይባላል ህይወቱ ላጣ ሰው ግን መይት ይባላል ነው ስለዚህ ጀናዛ ሲሰገድ ሐረም ሆነ ሌሎች ቦታ ላይ ሲነገር ይሄን ያህል መይት ነው የሚመስለው የሞተ ነው የሚመስለው <clears throat> ሩሁን ያጣ ስለሆነ ማለት ነው على اي حال طيب من غسل ያጠበ ሰው መይተን አው መይተን የሞተን ሰው ያጠበ ሰው فليغتسل ይታጠብ የሞተን ሰው ሬሳ ያጠበ ሰው አስከረን ያጠበ ሰው መታጠብ አለበት ወመን ሐመለሁ ተሸክሞ ደግሞ ወደ ቀብር ይዞ ሄደ ማለት ነው ቢተሸከመ ማለት ካልጋው ላይ ማንሳት ሊሆን ይችላል ወደ ቃሬዛ ወይም ደሞ ያስከረን መያዣው ለማድረስ ወይም ደሞ ከነ አስከሪኑ ከነ ቃሬዛው ይዞ ቀብር ይሄደ ማለት ነው የተሸከመ ታሊያ ተወዱ ውዱ ያድርግ ተሸካሚ ውዱ ያደርጋል አጣቢው መታጠብ አለበት ግዴታ ነው እንደማፈም ያሳየው አخرجه احمد والنسائي امام احمد امام النسائي والترمذي ترمذي مزغبوتال وحسنه ترمذي مزغبن ብቻ ሳይሆን ይች ጥሩ ነው ብለውታል ነው ኢማሙ አህመድ ግን وقال احمد امام احمد قالوا لا يصح صحيح هو الحديث አይገኝም في هذا الباب በዚህ ምዕራፍ ወይ በዚህ ዙሪያ شيء እዚህ ጋር እንዳይደ ነገር في هذا الباب ማለት እዚህ አጠቃላይ ነዋቂዶ ውዱ ላይ ብቻም ሳይሆን እዚህ የሞተን ሰው ነዋቂዶ ያስከለ ነገሩ የሞተን ሰው ያጠበ ሰው ይታጠብ የተሸከመ ሰው ውዱ ያድርግ በሚለው ዙሪያ ላይ ሶሂህ ሐዲስ አይገኝም ማለት ነው እንጂ እስካሁን ስንቀራቸው የነበሩት ውዱ ያጠፋሉ የሚሉ ሶሂህ ሐዲሶች ያሳልፈናል ነዋቂዶ ውዱ ውስጥ እንደው ሶሂህ ሐዲስ ለማት አይደለም በዚህ ዙሪያ የሞተን ሰው በዙሪያ ላይ ውዱ ያጠፋል ገላውን ያሳጥባል እንዲህ ያደርጋል የሚል ነገር ሶሂህ የለም ضعيف ካልሆነ በቀር ማለታቸው ነው ኢማሙ الذهبي لا اعلم فيهم حديثا ثابتا ይላሉ በዚህ በዙሪያ ሶሂህ ሐዲስ አላቅም ይላሉ እሳቸው ابن المنذر ليس في الباب حديث يثبت ይላሉ ابن المنذر ማለት በጣም ታዋቂ ዓሊም ናቸው በዚህ ዙሪያ የጸደቀ ሐዲስ የለም ይላሉ ابن المديني የቡኻሪ ሸህ لا يصح في هذا الباب شيء ይላሉ ይሄን ዘገባ ግን ትርሚዚ በአንድ በኩል ዘሃቢም ይባላል ሐሰን ነው የሚል ነገር አይተናል ابن حبان مقطع ابن حزم ابن دقيق العيد والالباني ኧረ ነገር መጣ እነዚህ ደግሞ ሷሂህ ነው ብለውታል እያለ ነው ابن دقيق العيد ዘጋቢዎቹ የሙስሊም ዘጋቢዎች ናቸው የሚል ነገርም አስቀምጠዋል አላየሃል ሷሂህ ነው ማሉ ሐሰን ነው ማሉ ቢከፍረት ጥሩቂሂ ዘገባዎቹ በመብዛታቸውና ተሰባስበው ኃይል በማግኘት ነው እንደውም አንዳንዶቹ ሐሰንም ቢባል መውቁ ነው ይላሉ መውቁፍነቱ ነው ሷሂህ ሐሰን የተባለው እንጂ መርፎ በሆነ መልኩ የለም የሚል ነገር ያላቸው አላየሃል እንየው ማነው ሌላ ይሄን ሐዲስ የሚቃረን ሐዲስ አለ ያ ሐዲስ ደግሞ ሐሰን ነው ስለዚህ እዚህ ማዕና ይጥለዋል ምን ይላል በደንብ ስሙ ليس عليكم في غسل ميتكم غسل اذا سلتموه ان ميتكم يموت طاهرا وليس بنجس او بنجس فحسبكم ان تغسلوا ايديكم ይላል ምን ማለት ነው ليس علي ለባችሁም ማለት ነው في غسل ميتكم የሞተባችሁን ሰው በማጠብ በማጠባችሁ ምክንያት ወስሉን መታጠብ የለባችሁም አትገደዱም መቼ اذا غسلتموه አው اذا غسلتموه ባጠባችሁ ወይም ባሳጠባችሁ ጊዜ ምክንያቱም እነመይተኩም እናንተ ከሰው የሞተባችሁ ሬሳ ማለት የሞቱ ጧሂረን ጧሃራ ሆኖ ነው የሚሞተው የሰው ልጅ ወለይሰ ቢነጀስ ነጃሳ አይደለም ስለዚህ አስከሪን ካጠባችሁ በኋላ ውዶ ካላችሁ ማለት ነው አስከሪን የሚያጥቡ ሰው ደግሞ በውዶ ብዙ ጊዜ የሚያጥቡ فحسبكم ان تغسلوا ايديكم እጆቻችሁን ካጠባችሁ በቂ ነው ጀናዛውን ነክታችሁ ያጠባችሁበትን እጆቻችሁን ካጠባችሁ ሌላ ምንም አያስፈልግም ይሄን ሐዲስ قال الحافظ ابن حجر حديث حسن ሐዲሱ ጥሩ ሐዲስ ነው ብለውታል طيب የቅድሙ ሐዲስ ضعيف ነው ካል ተገላግለናል ሐሰን ነው ወይም ሷሂህ ነው ባሉት ሰዎች ከዚህኛው ሐዲስ ጋራ ማስማማት ይቻላል አይቻልም ማስማማት ይቻላል በምን من غسل ميتا فليغتسل የሚለው አምሩ ሊነድብ ነው للوجوب ሳይሆን ይወደዳል ማለት ነው እንላለን ሷሂህ ነው ባሉት ይሄኛው ደግሞ ትጥበት የለባችሁም ማለት የዋጅብነት ትጥበት የለባችሁም ማለት ነው የዋጅብነት ውዱ ማድረግ አይጠበቅባችሁም ማለት ነው ከፈለጋችሁ እንሽእተ እንደቅድሙ ከፈለክ ግን ትችላለህን አይከለክልም ስለዚህ والجمع بين الحديثين أن الأمر في حديث أبي هريرة للندب ويؤيد هذا الجمع ما روى عبد الله بن الإمام أحمد عن ابن عمر كعبد الله بن عمر تزجب حديث هذا ይሄን ማስማማቱን የሚደግፍ ምን ይላል كنا نغسل الميت فمنا من يغتسل ومنا من لا يغتسل የሞተን ሰው እናጥብ ነበረ ከዚያ በኋላ የፈለገ ይታጠባል ያልፈለገ አይታጠብም ካጣይቦች መካከል ማለት ነው طيب ይሄ ሐዲስ ምን ማለት ነው የቅድሙ የአቡ ሁረይራ ሐዲስ የሞተን ሰው ያጠበ ሰው ይታጠብ የተሸከመ ውዱ ያድርግ የሚለው ለእስትህባብ ነው ይወደዳል ለማለት እንጂ አስገዳጅ ላለመሆኑ ይሄ አብዱላህ ኢብኑ ዑመር ሐዲስ አብራርቶታልና በዚህ እናስማማዋለን ነው እና ኢማሙ الحافظ ابن حجر ይሄ አብዱላህ ኢብኑ ዑመር ሐዲስ ጀናዛ አጥበን የፈለገ ይታጠባል የፈለገ አይታጠብም የሚለው ኢስናዱሁ ሶሒሁን ብለውታል ሶሒህ ነው ስለዚህ ሐዲሱን ጀማዓ አድርጎ አስታርቆ መሄዱ የተሻለ ነው ነው አንድ ጥያቄ አለኝ እናንተ ብቻ ጠይቁኝ ሁልጊዜ እኔም ጠይቃለሁ ጀናዛ አጠበ የሚባለው ምን አይነቱ ሰው ነው ውሃ የሚያረግ አለ የሚያቀብል አስከሪን እያገላበጠ የሚያጥብ አለ ሁሉም አጣብ ይባላሉ ወይስ የትኛው አጣብ ይባላል ከላይ ውሃ የሚያፈሰው ሳጠባ ይባላል ያጣቢ አጅር አያገኝም እሺ ሁሉም የሚል አለ እሺ ጋር ዑለማዎች ምትን ላስቀምጥና ለዚህ ያው ሰዓት ለመቆጠብ ሰዓት እያለቀ ነው አጣቢ ማለት ውሃ የሚያፈሰው አይደለም ውሃ የሚያቀብለው አይደለም አጣቢ የምንለው አሁን ማነው ርሳውን የሚያገላብጠው ነው ተብሏል طيب የት ነበር ያየሁት አዎ እዚህ ጋር አንደኛ ሬሳ ያጠበ ሲለን ግማሽ አካሉን የሚያጠበው አጣቢ ይባላል ሙሉን ያጠበው ማጣቢ ይባላል በነገራችን ላይ እ እንደገና ሟቹ ትልቅም ሆነ ትንሽም ሆነ ሴትም ሆነች ወንድም ሆነ ሙስሊምም ሆነ ካፊርም ሆነ በመጋረጃም ይሁን ጓንት ነገር ለብሶ ማለት ነው ባይሆንም አምነው ሐዲሱ የሞተን ሰው ያጠበ ነው ያለን ያው ሰሂህ ከሄር የሞተን ሰው ያጠበ የሚለው ሁሉም አጠቃሏል ፉቀሃዎች ቃል ፉቀሃው ይላል አልጋሲሉ هو من يقلبه ويباشره ولو مره አንድ ጊዜ እንኳን ቢሆን ጀናዛውን አገላብጦ የሚያጥበው ነው አጣቢ ማለት እንጂ لا من يصب الماء ونحوه ውሃ የሚያቀብለው ጓንት የሚያቀብለው የሚያመቻቸው እሱ አይደለም hatta ውዶ የሚያስደርገው ማጠብ አይባልም ውዶ አስደረገ ነው እንጂ አጠብ አይባልም ወላ من يميمه ታየሙም የሚያስደርገውም አጠበ አይባልም አጣቢ አጣቢ ነው በቃ ቋንቋውን ነው የምንወስደው ነው የሚሉት طيب ስለዚህ ኢማሙ ሰንዓኒ من حمله فليتوضا የሚለው ላይ لا اعلم قائلا بالوضوء من حمل الميت የሞተን ሰው በመሸከሙ ውዱ ጠፋ የሚባል ነገር የለም ነው حسبكم ان تغسلوا ايديكم ግልጽ የሆነ ነገር ነው ይሄ ሐዲስ ድረስ በጣም አሪፍ ነው ነው ጥያቄ ካለ ብቻ ቀበላችሁ ዛሬ የሆነ ይቅርታ አድርጉልኝ ደዋም ቀይረውብኝ ለዚያ ነው በጊዜ የሚጀምርኩላችሁ ኢንሻአላህ ባረከላሁ ፊኩም ጥያቄ ብቻ